ይህ ራዲዮ ነጋሽ የኢትዮጵያውያን ሙስሊሞች ድምፅ ነው። ተከትሎም በኡሙ አይመን የሚቀርብላችሁ የታሪክ መሰናዶ ክፍል አስራ አምስት ይሆናል። የአይን ምስክር የተሰኘው የአምባሳደር አብደላ አብዱራህማን መጽሐፍ በመተረክ የኢትዮጵያ ሙስሊሞችን ታሪካዊ የፍትህ ተጋድሎና ያለፉበትን አስቸጋሪ ሁለተኛ ደረጃ ዜግነት ውጣ ውረድ ታስደምጠናለች። ወደ አሜሪካን ጉዞ በጠቅላላው ሶቪየት ህብረት ውስጥ ለሶስት አመት ካገለገልኩ በኋላ ወደ አሜሪካን ሀገር ሄጄ በገዛ ኪሳራዬ እንድማርና ማስትሬት ዲግሪ እንዳገኝ እንዲፈቀድልኝ እንደ ኤሮፓውያን አቆጣጠር በ1971 ፍቃድ ጠየቅኩ። ወደ አሜሪካን ከመሄዴ በፊት አንድ የአሜሪካን ዲፕሎማት ጋር ተዋውቄ ስለነበር ትምህርት ቤት እንዲፈልግልኝና ለማስትሬት ዲግሪ እንዲቀበሉኝ ይረዳኝ ዘንድ ጠየቅኩት። የተሰጠኝ መልስ ሃዋርድ ዩኒቨርሲቲ ተቀብሎሃል የሚል ነበር። ሆኖም ለንደን ሄደህ የ TOEFL ፈተና መውሰድ ይኖርብሃል የሚል ነበር። በዚሁ መሰረት ለንደን ሄጄ ለፈተናው እዘጋጃለሁ። ፈተናውን ካለፍኩ በኋላ ቪዛ እንዲሰጠኝ ጠየቅኩ። በዚህ ጊዜ ያገኘሁት መልስ ቪዛውን ለመስጠት አይቻልም፣ ዩኒቨርሲቲው ቦታ የለውም የሚል ነበር። በዚህ ጊዜ ከባድ ችግር ላይ መውደቅ የተሰማኝ ወደ ለንደን የመጣሁት ቦታ አለ ብዬ የሚያስፈልገውን ፈተና እንዲቀበል ነበር። ፈተናም ካለፍኩ በኋላ ቦታ የለም ማለት አሜሪካን ሀገር ሀገር እንዳልገባ የተደረገ ዘዴ መሆኑ ተሰማኝ። በዚህን ጊዜ ኢትዮጵያ የማውቃቸው የቅርብ ወዳጆች ለነበሩት ለክቡር አቶ ሳሌህ ሂኒት የፖስታና መገናኛ ሚኒስቴር ቴሌፎን ደውዬ ያጋጠመኝን ችግር ጠቅሼ በተቻለ መጠን እንዲረዱኝ ለመንኳቸው። ክቡርነታቸውም ተፈላጊውን እርዳታ ከማድረግ ወደኋላ አላሉም። በአዲስ አበባ የሚገኘውም USIS ኃላፊ ቢሮ ደውለው ተፈላጊውን እርዳታ እንዲደረግልኝ ያማልዳሉ። በዚህ ጊዜ ሞስኮ በነበርኩ ጊዜ የሚያውቀኝ አንድ የአሜሪካን ዲፕሎማት እንዳለ እጠየቃለሁ። መጀመሪያውኑ ወደ አሜሪካን ሀገር ለመሄድ ባሰብኩ ጊዜ እርዳታውን የጠየቅኩትን አሜሪካዊ ዲፕሎማት ስም እሰጣለሁ። ከዚያም በኋላ ከጥቂት ቀናት በኋላ ዩኒቨርሲቲ ውስጥ ቦታ መገኘቱን አስታወቁኝ። በዚሁ መሰረት ቪዛው ተሰጥቶኝ አሜሪካን ሀገር ለመግባት እድል ያጋጥመኛል። እዚህ ላይ ላስታውሰው የምፈልገው ጉዳይ ዋሽንግተን አውሮፕላን ማረፊያ በር ላይ ልወጣ ስል አንድ ሰው ሚስተር ኑር ነህ ወይ ብሎ ፎቶግራፍ ያነሳኛል። ከዚያም በኋላ ሆቴል ቤት ገብቼ እንዳረፍኩ እኩለ ሌሊት ላይ በድንገት ማንነቱን የማላውቀው ሰው ደውሎ ሚስተር ኑር ነህ ወይ ብሎ ዳግመኛ ተጠየቅኩ። ኦ ይቅርታ፣ አጉል ሰዓት ነው የደወልኩት። እዚህ ሆቴል ውስጥ አዲስ የገባ ነህ ብሎ ሲጠይቀኝ የገባሁ ነኝ አልኩት። ጉዳዩ በዚህ ብቻ አላቆመም። በሶስተኛው ቀን ሆቴል ቤት ለውጪ ሌላ ሆቴል እንደገባው ከሞስኮ ያመጣሁት ፎቶግራፍ ማንሻ ካሜራ ከክፍሌ ይሰረቃል። በዚህ ሁኔታ የተሰማኝ የኔን በተማሪነት መምጣት ያልታመነ ምናልባትም ከሶቪየት ተልኬ የመጣሁና ሃዋርድ ዩኒቨርሲቲ የአሜሪካ ጥቁሮች ዩኒቨርሲቲ ስለሆነ ሶሻሊዝምን ተማሪዎች መሀል ለማሰራጨት የመጣሁ እንጂ በግል ፈቃዴና በገዛ ራሴ ወጪ ለትምህርት የመጣው መስሎ አልታየኋቸውም። ስለዚህ በአሜሪካን ሀገር በቆየሁበት አስራ ሁለት ወር ወዲያና ወዲህ ሳልል ትምህርቴ ላይ በማተኮር የምወስደውንም ኮርስ ጨርሼ ወደ ሀገር የተመለስኩ። ለዲግሪ ያዘጋጀሁት ጽሁፍ አርዕስት በኢትዮጵያ ውስጥ ስላለው የኢንቨስትመንት ፖሊሲና የአሜሪካንን ኢንቨስትመንት ፖሊሲ ጋር በማስተያየት ያተኮረ ጥናት ነበር። ለዚህ ጉዳይ research ወይም ጥናት በሚደረግበት ጊዜ አንዳንድ ያጋጠመኝ ጉዳይ ቢኖር የኢትዮጵያ መንግስት ከአሜሪካ ጋር ያደረ የተደረገው ወታደራዊ ስምምነት ነው። በስምምነቱ መሰረት የኢትዮጵያ መንግስት ለአርባ ሺህ ወታደር የሚሆን መሳሪያ እንዲሰጥ ይጠይቃል። በአሜሪካን ሀገር የጦር መሳሪያ የሚያመርቱት ሁሉ የግል ድርጅቶች ስለሆኑ ያለ ገንዘብ በእርዳታ መልክ የሚሰጥ የለም። በሀገራችን ውስጥ የውጭ ሀገር ገንዘብ እንደ ልብ የሚገኝ አይደለም። ከቡና ከቆዳ የምናገኘውን ዶላር ሀገሪቱ ለሚያስፈልጋት ኤሌክትሪክ መሳሪያና መድኃኒት ከምንገዛበት አልፎ ተርፎ አርባ ሺህ ወታደር ለማስታጠቅ ያዳግት ስለነበር ያለን ምርጫ መሳሪያዎቹ በእርዳታ መልክ የማግኘት ዘዴ ፍለጋ ነበር። ስለዚህ ይህንን ችግር ለማቃለል የነበረው ዘዴ የአሜሪካን መንግስት የተፈለገውን መሳሪያ ከኩባንያዎቹ ገዝቶ በእርዳታ መልክ እንዲሰጠንና በበኩሉ ኢትዮጵያ ውስጥ ከሚገኙት የተፈጥሮ ሀብት በምትኩ ፈልጎ እንዲወስድ ነበር። ይህም ሲታይ የሀገርን የተፈጥሮ ሀብት ለጦር መሳሪያ መግዣ መዋልና አገርን እንደመሸጥ ያስመስላል። ሆኖም ውሉ ላይ ከሰፈረው አንዳንድ ነገር ሁለት ወገኖች የአንድ ዓመት ማስጠንቀቂያ ሰጥተው ውሉን ማፍረስ መብት አላቸው የሚል ቃል ሰፍሮ ይገኛል። ምናልባት ወደፊት ይህ ስምምነት የሀገር ሸክም ሆኖ ከተገኘ በዚሁ ማምለጫ ሊገኝ ይችላል በሚል ሀሳብ የተደረገ ስምምነት ይመስለኛል። በተጨማሪም የአሜሪካ መንግስት የሀገሩ ሀብታሞች በኢትዮጵያ ኢኮኖሚ ልማት ተካፋይ እንዲሆኑና ልዩ ልዩ ፕሮጀክቶች እንዲያቋቁሙ የሚያደርገው ግፊትና የሁለቱን ሀገር ኢኮኖሚክ ግንኙነቶች ለማጠናከር ያለው ተስፋ ሊሆን ይችላል። ለምሳሌ በኢትዮጵያ የሚያቋቁሙት ፕሮጀክቶች ለሚያስፈልጋቸው የመጀመሪያ ጥናት የሚደረገው ወጪ የፕሮጀክቱ ተጠቃሚነት ታምኖበት በስራ ላይ ከዋለ የተደረገው ወጪ ከዚሁ ከስራው ወጪ ጋር ይታሰባል። ጥናቱ ተደርጎ ፕሮጀክቱ የተፈለገውን ጥቅም የማይሰጥ ሆኖ ከተገኘ ለመጀመሪያው ጥናት የተደረገውን ወጪ ከመቶ ሀምሳው የአሜሪካን መንግስት ይከፍላል። እንዲሁም ፕሮጀክቱ ተቋቁሞ በሚሰራበት ጊዜ በአስተዳደር ለውጥ የተወረሰ እንደሆነ የተደረገውን ወጪ ሁሉ የአሜሪካን መንግስት ፕሮጀክቱን ላቋቋመው ወገን ይሰጣል። በምትኩ ተተክቶ ከወረሰው መንግስት ጋር ተገቢውን ካሳ ይቀበላል። ይህም ሆኖ የአሜሪካን ኩባንያዎች ተፈላጊውን ፕሮጀክት ለማቋቋም ተቋም ወደ ኢትዮጵያ ለመምጣት ፍላጎት አልነበራቸውም። ምክንያቱም በሀገራቸው ውስጥ ያለው ሰፊ ገበያና በአካባቢው የሚገኘው የላቲን አሜሪካን ሀገሮች ገበያ ከሚያስፈልጋቸው በላይ ስለሆነ ባህሩን አቋርጦ በኢትዮጵያ የልማት ተካፋይ ለመሆን መምጣቱ አልታያቸውም። ሆኖም ኢትዮጵያንና አሜሪካንን የሚያገናኙ ስምምነቶች ነበሩ። ለምሳሌ ማአግ የሚባል ወታደራዊ ስምምነትና Point Four እና Mapping Mission የኢትዮጵያ ካርታ የሚያነሳና የማዕድን ሀብቷን መርማሪ ጉዳይ ነው። ቢስኮርፕ የሰላም ጓድ የሚባሉ አሜሪካኖች በየገጠሩ ሁሉ ተሰማርተው በትምህርት ስልጠና እንዲረዱና ስለ ሀገሪቱ አንዳንድ ጥናት እንዲያደርጉ ሁለቱ ሀገሮች የተፈራረሙት ስምምነቶች መኖራቸው ይታወቃል። ሌላው ደግሞ በዚሁ የጥናት አጋጣሚ ያገኘሁት አስገራሚ ጉዳይ የአሜሪካንን መንግስት በሀገሩ የተማሩትን ኢትዮጵያውያን ሀገራቸው ሲመለሱ ከፍተኛ ቦታ እንዲሰጣቸው በኢትዮጵያ መንግስት ላይ የሚያደርገው ተጽዕኖ ነው። ይህም ለግል ወዳጅነት የታጩ የሚመስሉ ሰዎች ስም በአንዳንድ በጽሁፍ ላይ ሰፍሮ መመልከቴ ነው። ወደ ሀገሬ እንደተመለስኩኝ በውጭ ጉዳይ ሚኒስቴር በህግ ክፍል ውስጥ እንድሰራ ተደርጓል። ይሁን እንጂ የህግ ክፍል የበላይ ኃላፊው ውሳኔውን በበጎ መንፈስ የተቀበለው አልመሰለኝም። በማዕረግና በአገልግሎት ዘመን ብልጫ ቢኖረኝም ሊተባበረኝ ፈቃደኛ አልነበረም። የተቀበለኝም በአስተዳደር ክፍል ተጽዕኖ ለጊዜው ቦታ እስኪገኝልኝ ድረስ እዚሁ ክፍል ውስጥ እንዳገለግል በማለት የአስተዳደሩ ወገን ሲያቀርበኝ የክፍሉ የበላይ አለቃ ሁላችንም በዚህ ዓለም ያለነው ለጊዜ ጊዜ ነው የሚል ቃል ጣል አደረገ። ስለዚህ ቢሮ ገብቼ ከመውጣት በስተቀር የምሰራው ስራ አልነበረኝም። የደርግ መፈንቅለ መንግስት በዚህ ሁኔታ ያለው የደርግ መፈንቅለ መንግስት ይፈጸማል። ቀይ ሽብርና ነጭ ሽብር የሚባል ሁከት ግራና ቀኝ ይናፈሳል። የወጣቶችና የመኳንንቶች እልቂት በየቦታው ይታያል። እንዲሁም በዚሁ ጊዜ ስለ ኢትዮጵያ የውጭ ፖሊሲ አመራር የሚያረቅ ኮሚቴ እንዲቋቋም ይታዘዛል። ኮሚቴውን እንዲመሩ ክቡር አቶ ጌታቸው ክብረት በውጭ ጉዳይ ሚኒስቴር የህግ ክፍል ምክትል ሚኒስትር ይሰየማሉ። የኮሚቴው አባሎች ከኔ ጭምር ሀያ ስድስት ሰዎች ነበርን። ኮሚቴዎች በመጀመሪያው የስብሰባ አባሎቹ በርከት ያሉ ስለነበሩ መንደርደሪያ የሚሆን ሀሳብ አርቅቆ የሚያቀርብ አነስተኛ ኮሚቴ በአቶ ጌታቸው ክብረት መሪነት ይቋቋማል። ይህ ኮሚቴ ያቀረበው ጥናት ያተኮረውና ለጥናቱ ዋና መግቢያ ያደረገው የኢትዮጵያውያን የጂኦግራፊ አቀማመጥ ወይም ጂኦፖለቲክስ ነው። እንዲሁም በጊዜው ነግሶ የነበረውን ሶሻሊስም አገር አመራር ግንዛቤ ውስጥ በማስገባትና በተጨማሪም የኢትዮጵያ ቋሚ ጠላቶች ለኤርትራ ወንበዴዎች እርዳታ የሚሰጡት አረቦች ናቸው። በጠቅላላው እስላሞች የኢትዮጵያ ቋሚ ጠላቶች traditional enemy ናቸው በሚል መሰረት ሁነብ ላይ ያተኮረ ረቂቅ ሀሳብ ነድፎ ያቀርባል። ከፔትሮል አምራች አረብ ሀገሮች ጋር ምዕራባውያን ያላቸው ግንኙነት በጥቅም የተሳሰረ ስለሆነ የምዕራብ ወዳጅነት ወደ አረቦች የሚያዘነብል ስለሆነና የአሜሪካን መንግስት ከኢትዮጵያ ንጉሳዊ መንግስት ጋር የነበረው ግንኙነት በአሁ በአሁኑ ጊዜ የማይወደድ ስለሆነ ለአዲሲቱ ኢትዮጵያ ያላት ምርጫ ከሶቪየት ህብረት ጋር ያለውን ግንኙነት ማጠናከር እና በጥቅም የተሳሰረ በሁለቱ ሀገር ጥቅም ላይ ያተኮረ vested interest ላይ የተመሰረተ ግንኙነት ማቋቋም እንደሚያስፈልግ ይጠቁማል። ምክንያቱም በምዕራብና በምስራቅ መሀል ጦርነት ቢነሳ በቀይ ባህር አካባቢ ፔትሮል ጭነው የሚንቀሳቀሱትን መርከቦች ሁሉ ለመቆጣጠር በኢትዮጵያ የቀይ ባህር ጠረፍ ለመጠቀም ምቹ አጋጣሚ ይፈጥራል። ስለዚህ የአረብ ሀገር ፔትሮል በቀላሉ ለምዕራባውያን ሀገሮች እንዳይደርሱ ለማገድ አመቺ ሁኔታ ለሶቪየት ህብረት እንደሚያስገኝ ሁሉ ለኢትዮጵያም የኤርትራ ተገንጣዮችን ከሚደግፉት አረቦች ጋር ለምታደርገው ትግል በጥቅም የተሳሰረ ግንኙነት ከሶቪየት ጋር ለመቋቋም አመቺ ሁኔታ ለማግኘት ይቻላል በሚል መሰረት ሀሳብ ላይ ያተኮረ መንደርደሪያ ያቀርባል። በዚህ ላይ ምናልባት እንቅፋት ሊሆን ይችላል ተብሎ የታሰበበት ጉዳይ ሶቪየት ህብረት ከሶማሌ ጋር ያላት ጥልቅ ግንኙነት ነው፣ ለዚህም መፍትሄ ይሆናል በማለት የኮሚቴው መሪ በሰጡት አስተያየት የሶቪየት ህብረት ከኢትዮጵያ ጋር ያላት ጥቅም ከሶማሌ ጋር ካላት ካላት የሚያመዝን መሆኑን በመገንዘብ የእኛን ወዳጅነት በይበልጥ ሶቪየት ህብረት እንድትመርጥና ወዳጅነቷ ወደ እኛ ሊያዘነብል ይችላል። ምናልባትም ከሶማሌ ጋር ያለንን አለመግባባት በሰላም ለመጨረስ በሽም ሽምግልና ልትረዳን ትችላለች በሚል አስተሳሰብ ይሰነዘራል። በእውነቱ ይህ አስተሳሰብ በስራ ተፈትኖ ትክክለኛነቱን አስመስክሯል። እንደ ኤሮፓውያን አቆጣጠር በ1975 በኢትዮጵያና በሶማሌ መካከል የተነሳውን ጦርነት ለማክሸፍ የተቻለውን የሶቪየት መንግስትና የኩባ መንግስትን ብቻ ሳይሆን ደቡብ የመን አረብ ሪፐብሊክ ጭምር ከኢትዮጵያ ጎን በመሰለፍ ድሬዳዋ ድረስ ዘልቆ የነበረውን የሶማሌን ጦር ለመደምሰስና ኢትዮጵያን ለድል አብቅቷል። በእውነቱ እዚህ ላይ የሚያሳዝን ነገር ቢኖር ከሶማሌ የተሰነዘረውን ጥቃት ለመመለስ የባዕድ እርዳታ መፈለጋችን ነው። ድሉም የተገኘው በዚሁ በባዕድ ጦር ርብርቦች መሆኑ ነው። ይህም ማለት የኢትዮጵያ ሕዝብ ብዛትና የሶማሌ ሕዝብ ብዛት በጣም የተለያየ ነው። የሶማሌ ሕዝብ ብዛት ወደ አምስት ሚሊዮን ሲገመት የኢትዮጵያ ሕዝብ ብዛት ሰባት ወይም ስምንት ጊዜ ጥፍ ነው። ይህም የሚያሳየው ነገር ቢኖር በሀገራችን ውስጥ ያለው አንድነታችን የተፍረከረከ መሆኑን የሚያመለክት እንጂ በእውነቱ ለሶማሌ ከንፈን የባዕድ እርዳታ መጠየቃችን ግምት ላይ የሚጥል ነው። ይህ የባዕድ እርዳታ ባይኖር የሶማሌ አሸናፊነትና የሀገራችን መገነጣጠል የማይቀር ነበር። ይህ ድክመት በኢህአዴግ መንግስት ጥረት ተወግዶ ከኤርትራ ጋር በተደረገው ጦርነት ጊዜ የታየው የጠላትን ጦር በጀነራል ሳሞራ ወይም መሐመድ ዩኑስና በወንድሞቹ የጦር መሪነትና በኢትዮጵያ ህዝብ ጠቅላላ ተካፍሎ የተገኘው ድል የፌዴራል አመራር ለሀገራችን ህዝብ አንድነት ዋስትና ያለው መሆኑን አስመስክሯል። ከሶማሌ ጋር ተደርጎ በነበረው ጦርነት ጊዜ ታይቶ የነበረው መለያየት ያለ መስሎት ለደፈረ ለኤርትራ ጦር መሪ የማይረሳ ትምህርት ሰጥቶታል። ለደካማ ህዝብ ተቆርቋሪ በመምሰል ከግራና ከቀኝ በተለይ ፈረንጆች ባይንጫጩብን ኖሮ የኤርትራ መንግስት የሚባል ነገር የታሪክ ግንዛቤ ውስጥ ገብቶ ይቀር ነበር።